يهودا أو نصارى تحتر መዲና ላይ የሚገኙ ይሁዳዎች ቅድም የቆጠርኩላችሁ በነቢዩ ግራ ቀኝ እዛው መዲና ላይ የሚኖሩ በዝርያ ቀይኑቃ፣ በኑ ነዲር፣ በኑ ቁረይዛ ብዬ ጠራሁላችሁ። ጎን ለጎን ነሳራዎችም ይላሉ ነቢዩንና የነቢዩን ሰሃባዎች ኢማን የያዙትንና ሳሌዎችን ጭምር ኩኑ ሁደና ወነሳራ ታህተዱ ትክክለኛ መንገድ ማለት የሁዳው የሁዳ ሁኑ ይላል። ነሳራውን ስታገኝ ነሳራ ሁን ታህተዱ፣ የዛን ጊዜ ተስተካከላችሁ ማለት ነው። ምን እንደሆን ከሆናችሁ ትድናላችሁ ይባላል። እንደዛ እንደማለት እኮ ነው። ገልብጣ አንብበው ነው ነገሩ። ቁል በል ሚለተ ኢብራሂመ ሐኒፋ ያ ሙሐመድ ለእንደነዚህ አይነቶች የምሰጠው ምላሽ በላቸው በል ሚለተ ኢብራሂም ሐኒፋ የነቢዩላህ እብራሂም መንገድ ነው ቀጥ ያለ የተስተካከለ ወዲም ወዲህ የሌለው ወማ ካነ ሚነል ሙሽሪኪን ከሙሽሪኮችም ያልሆነ ነው። እኛ ይሄን ይዘናል። ነሳራም ሆነን ልንስተካከል የሁዳም ሆነን ልንስተካከልም አይደለም። ለራሳቸውም እኮ ያልተማመኑ ናቸው። የሁዳ ነሳራን ነሳራ የሁዳን እኮ እንደ አድቡ ነው የሚያየው። እንመጣበታለን። ቁሉ አመና ቢላሂ ወማ ኡንዚለ ኢለይና እነሱ ይሄን ብሎ ሲሏችሁ ያ መሐመድ ምን ትላላችሁ? እናንተ ደግሞ በአላህ አምነናል እኛ ለራሳችን በእኛ ላይ በወረደ ቁርአንም አምነናል በሏቸው። ወማ ኡንዝለ ኢላ ኢብራሂመ ወኢስማኢለ ወኢስሐቅ። እኛ እኮ እንደናንተ አይደለንም። በእኛ ነቢይ ብቻ የምናምን አይደለንም። መንገዳቸውና ሂደታቸው አንድ የሆኑትን ኩቱበ ሰማያውያን ይዘው መጥቶ ለየኡመቱና ለየትውልዱ ይመሩ የነበሩትን ከዛ በፊት በነበሩት በኢብራሂም፣ በኢስማኤል በኢስሐቅ፣ በያዕቁብ ወልአስባት በኢብራሂም የልጅ ልጆችም ማለት ነው አስባት ማለት ወማ ኡቲያ ሙሳ ወኢሳ ሙሳ ኡመቱን እንዲመራ በተሰጠው ተውራትም ኢሳ ኡመቱን እንዲመራ በተሰጠው እንጂልም አምነናል በሉ። ወማ ኡትየ ነቢዩነ ሚን ባዕድህም ወማ ኡትየ ነቢዩነ ምን ረቢህም ሌሎች ነቢያቶችም ከጌታ አላሁ ስብሓነ ወተዓላ የተሰጧቸውን መመሪያ የሆነውን ኪታብ ኩቱበ ሰማዊያን ሁሉንም አምነን ተቀብለናል በሉ ላ ኑፈሪቁ በይነ አሐድን ሚንሁም ወናህኑ ለሁ ሙስሊሙን። እነዚህ የቆጠርናቸውን አንቢያዎች አንዳቸውን ከአንዳቸው ሳናበላልጥ አንዳቸውን ከአንዳቸው ሳንለይ ሁሉንም ከአላህ ዘንድ የተላኩ ናቸው ብለን አምነናል። እንደናንተ አይደለንም። የሁዳ ነሳራን ልክ አይደለም ይላል። ነሳራ ነቢዩላ ሙሳን ይወርፋል። የሁዳ ኢሳን ኢብኑ ዝና ይላል። የዝና ልጅ የሆንክ ይላል። ይሄ ነው ነቢይ ሊሆንላቸው የሚችል ይላል። ነሳራን ሲወርፍ እኮ ነው ነሳራዎችን ሲነኩ። እነዛ ደግሞ ጫፍ ወጥተው አይታ እንኳን እብነ ዝና ጠል ኢብን አላህ ነው ይላሉ። እርስ በርሳቸውም እኮ አልተማመኑ። እንዲህ አይደለንም እኛ በሉና ንገሯቸው፣ በአንቢያዎች በሩሱሎች ይዘውም በመጡት መመሪያና ህገ ደንብ ነቢዮች ናቸው ብለን ያለመለየት ምናምንንም በሏቸው። ፈኢን አመኑ ቢምስሊ ማ አመንቱም ብሂ ፈቀድ ይተደው። አጋጣሚ ሆኖ እናንተ ይዛችሁ የመጣችሁትንና ልክ በእንደናንተው አይነት ባህሪ ሆነው ኢማን ሊይዙና ልክ በእንደናንተው አይነት የኢማን ባለቤት ከሆኑ ተስተካከሉ ማለት ነው አላህ ወተዓላ። ወኢን ተወለው ፈኢነማ ሁም ፊ ሽቃቅ። እናንተ ላላችሁበት አይነቱ ባህሪ እናንተ ላላችሁት ለትክክለኛው መንገድና ለቁርአን ጀርባ እንሰጣለን የሚሉ ከሆነ ፊ ሽቃቅ የእናንተ ጠላቶች ናቸው። ለእናንተ የማይመቹና በእናንተ ተቃራኒ የሚኖሩ ሰዎች ናቸው። ፈሰየክፊከሁሙላህ ዶልተው የእኛ አይደሉም ብለው ጠላቶቻችን ናቸው ብለው يا محمد لم يامت وبنا لم يشرب وب شربه فيك فسيكفيكهم الله الله يقوم لا الأسم نمشي اللوم يلا الله سبحانه وتعالى وهو السميع العليم صبغة الله على الله كلت معنا له صبغة الله ما عنده معنا دين الله نو دين الله مالتنا دين الله نو ومن أحسن من الله صبغه ከአላህ ዲን የተሻለ ዲን የቱ ነው? ቀጥታ ትክክለኛ አማራጭ የሌለውን መንገድ ከሚያስይዝ ከአላህ ዲን ውጪ ለሰው ልጅ የተመረጠ ምን አለና? ونحن له عابدون ለአላሁ سبحانه وتعالى ብቸኛ አምላኪዎች ነን እኛ የምናመልክ ነን ማለት ነው። አንደኛው معنى صبغة ማለት መነከር፣ ተዘፍቆ መውጣት ወይም ደግሞ መረጨት ነሳራዎች ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው በአንድ ሐዲስ ምን ይላሉ? ኩሉ መውሉድን ይውለዱ አለል ኢስላም አሉ ኢላ አበዋሁ ዩሀዊዳንህ አው ዩነስራንህ አው ዩመጅሳንህ አሉ። ማንኛውም የሚወለድ ሕፃን ከወላጆቹ ሲወለድ ሙስሊም ነው አሉ። ኢላ አበዋሁ ዩሀዊዳንህ አው ዩነስራንህ አሉ። ከተወለደ በኋላ ግን ወላጆች ቢቀይሩት እንጂ የሁዳ በማድረግ ወይንም ነሳራ በማድረግ ነሳራዎች አንድ ባህሪ አንድ ባህሪ አላቸው። ስታየው ነገሩ ይሄ ገብቷቸው ይሁን ያስብላል። ወይስ እኛ አይደለም ልጅ ከተወለደ በሰባተኛ ቀን ላዩ እንትን መሆን አለበት፣ ውሃ መፍሰስ አለበት። ከዛ በኋላ ነሳራ መሆን የሚችለው ከዛ በፊት አይደለም ማለት ነው። ስለዚህ ሲብቀት አላህ ማለት መረጨት የሚባለው ኢማንን ይዞ ትክክለኛ አይነቱን ኢማን ይዞ መረጨት፣ ከዚህ የተሻለ መረጨት የለም ማለት ነው ብሎ የሚፈስሩ ሙፈስሮች አሉ። ወመን አሕሰኑ ሚነላህ ሲብቃ ኢማንን ይዞ ከመረጨት የበለጠ ምን አለ ብሎ የሚፈስሩም አሉ። ይሆናል ሁለቱም ያስኬዳል። ቁል አቱሃጁነና ፊላሂ ወሁወ ረቡና ወረብኩም ያ መሐመድ በላቸው ይሁዳዎችንና ነሳራዎችን። ክርክራችሁ ግን ስለ አላህ ነው። አንዳችሁ ናህኑ አብናኡላህ ወአሂባኡሁ ትላላችሁ። አላህ የወደደን ፍጡር እኛ ነን፣ አላህ ጋር ቦታ ያለን እኛ ነን ትላላችሁ ይሁዳዎች። ነሳራዎችም እንደዛው አይደለም። ማንም ጌታ የለም ከአላህ ውጪ وهو ربنا وربكم لن يام لن أنتم رب جيت الله عندي يوبيشان ولنا أعمالنا ولكم أعمالكم بسرانا وإن يام من من الدوك الله سبحانه وتعالى بيشانا إن أنتم من دزاو ونحن له مخلصون إن يعن يسات أن الهجن آدم بتزازاته أترتن لراسو بيشانا من نادرجو من نعملكم የምናመልከው። አም ተቁሉነ ኢነ ኢብራሂመ ወኢስማኢለ ወኢስሐቅ ወያዕቁበ ወልአስባጥ ካኑ ሁደን አው ነሳራ ነቢዩላህ በእኛ ነቢይ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ዘመን ያሉትን የሁዳዎችንና ነሳራዎችን የሚገርመው ነገር ነቢዩላህ ኢብራሂምም ኢስማኤልም ልጆቻቸው ኢስሐቅም ያዕቁብም በረድፍ ነው እዚህ ጋር ያስቀመጣቸው። የልጅ ልጆቻቸውም ጭምር ካኑ ሁዳ የሁዳዎች እነዚህ ሰዎች የሁዳ ናቸው ነው የምትሉት። ነሳራዎች ደግሞ እነዚህ ሰዎች ነሳራዎች ናቸው ብላችሁ የምትሉት ቁል አአንቱም አለሙ አሚላ ብለህ ጠይቃቸው የሙሐመድ የሁዳም የሆኑ ነሳራ እናንተ ናችሁ ይበልጥ የምታውቁት ወይስ አላህ በላቸው። ወመን አዝለሙ ሚመን ከተመ ሸሃደትን እንደሁ ሚን አላህ እያወቃችሁ እነዚህ ሰዎች እናንተ እንደምትሉት አለመሆናቸው በተውራት ተነግሮ በእንጂል ተነግሮ ይሄን ከሚደብቅ ሰው የበለጠ ዛሊምና ወንጀለኛ ማን አለ? ይላል አላሁ ስብሓነሁ ወተዓላ። ወመላሁ ቢጋፊሊን አማ ተዕመሉ የምትሰሩትን ስራ አንዲቷንም አይዘነጋም። አላሁ ስብሓነሁ ወተዓላ ከአላህ የሚደበቅ ነገር የለም። ትልከ ኡመቱን ቀድ ኸለት አለ አላሁ ስብሓነሁ ወተዓላ። እንግዲህ ስለ እነዚህ ሰዎች ታሪክ የተናገርናቸው ሁሉ አልፈዋል። እነዚህ ትውልዶች እናንተ እንደምትሉት ይሁኑ አይሁኑ ጀሊሉ ብቻ ያውቃልና። ለሃ ማ ከሰበት ወለኩም ማ ከሰብቱም ወላ ትስአሉና አማ ካኑ ያዕመሉን።